አቀፍ እንደ ህግ እያገለገሉ ያሉ ሙስሊሙ ብቻ ሳይሆን ሌላው ማህበረሰብም እንዲሁ የተቀበላቸው ያሉ ቃል ኪዳኖች ለሰው ልጆች ትልቅ ክብር ያመጡ የሰው ልጆች መብታቸውን ያስከበሩ ብዙ ቃል ኪዳኖች አሉ። ባያዕና ረሱላላህ ሰለላሁ ዐለይሂ ወሰለም على السمع والطاعة في منشطنا ومكرهنا وآثرة علينا ወአላ ኑናዚዐ አልአምረ አህለሁ ቢከፋንም ቢመቸንም ቢሆነንም ባይሆነንም አለቆቻችንን ልንታዘዝ ቃል ገብተናል። ወአሰረፊን አለይና በእኛ ላይ ሲመርጡብንም ሲያዳሉብንም አለቆቻችንን ሰላም ለማምጣት ሲባል በትንሽ በትልቁ ከአለቆቻችን ጋር ላለመጨቃጨቅ የኢስላምን ስነ ስርዓቶች በትክክል የማይፈጽሙ መሪዎች ሲመጡብን እነሱን ልንታዘዝ አዝዘውናል፣ ታዝዘናል፣ ሙባያ አርገናል። اذكروا نعمة الله عليكم وميثاقه يعني قالوا الذي واثقكم به يا قال يتجاباتشون إذ قلتم يا ጊዜ سمعنا وأطعنا سمتنا تعززنا يا واتقوا الله الله سبحانه وتعالى فروا إن الله عليم بذات الصدور الله سبحانه وتعالى የልቦና ባለቤቶችን ያውቃል ዛት ማለት صاحب الصدور جمع صدر وهي محل القلوب ذات الصدر وشن ያውቃል ማለት بمدمرات ذات الصدور ልብ ያላቸው ሁሉ ውስጣቸው የሚያስቡትን ያውቃል አላህ የማያውቀው ነገር የለም የሚደበቀው ነገር አለ መስሏችሁ ከሆነ የለም ከሱ መደበቅ አትችሉምና ዝም ብላችሁ አላህን ፍሩ ታዘዙ ይላል واتقوا الله تأكيد وتحريض على مواظبة التقوى في كل حال በየትኛውም ሰዓት ላይ አላህ ስብሓነሁ ወተዓላ መፍራት እንደሚያስፈልግ የታዘዘበት የቁርአን አያት ነው ثم أعلمهم أنه يعلم ما يختلج في الضمائر من الأشرار والخواطر በልብ ውስጥ ያሉ ነገሮችን በሙሉ የሚያውቅ መሆኑን በደንብ ነው የሚያስረግጠው አሊሙን ቢዛት በልቤ ነው ያዝኩት እኔ እኮ ማንም አያውቅብኝ በልቤ ደብቄዋለሁ በልቤ ይዤዋለሁ የሚል ካለ በልቡ ቢይዝም ይታወቅበታል ነው ያ አዩሃ አለዚነ አመኑ እናንተ በአላህ ስብሓነሁ ወተዓላ አንድነት በነቢዩ ዓለይሂ ሰላቱ ወሰላም ነቢይነት በሙቶ መነሳት ያመናችሁ ሁሉ ማለት በትክክል በአላህ ያመናችሁ ሁኑ ሁኑ ቀዋሚን የቆማችሁ ሁኑ ቋሚዎች ሁኑ ሊላህ ለአላህ ቋሚዎች ከሆኑት ለአላህ ከቆሙት አካሎች ሁሉ ሹሃዳአ ቢልቅስጢ በትክክል ከሚመሰክሩ ሰዎችም ሁኑ ትክክል መስካሪዎች ለአላህ ቋሚ ከሆኑት ፍጡሮች መካከል ሁኑ አለ አማኝ ከሆናችሁ ለአላህ ትክክለኛ ምስክር የሚሰጡ ሰዎች ጋር ሁኑ ምስክርነት አማና ነው፣ ኃላፊነት ነው። ምስክርነት ብዙ አደገኝነት ሊያስከትል አደጋ ሊያስከትል ይችላል። ግን አጅሩ ደግሞ ያን ያህል ነው። ሐቅን በማስወጣት ብዙ አጅር ያመጣል። ኩኑ ቀዋሚነ ቢልሐቅ ሊላህ አዘ ወጀል ላ ሊአጅሊ ናስ ወሱምዓ ለዘመድ ስትል ለይሉኝታ ስትል ምን ይሉኝ ብለህ ለሰዎች ብለህ አታድርግ። ለአላህ ስብሓነሁ ወተዓላ ብለህ لا السر لا لأجل الناس والسمعة وكونوا شهداء بالقسط ما የሚመሰክሩ ሰዎች አሁን أي بالعدل لا بالجور ثبت في الصحيحين عن النعمان بن بشير رضي الله تعالى عنه أنه قال نحلني أبي نحلة አባቴ ስጦታ ሰጠኝ ከወንድሞቼ ለይቶ فقالت أمي عمرة بنت رواحة لا أرضى حتى تشهد عليه رسول الله صلى الله عليه وسلم ለልጄህን ስጦታ ሰጥተሃል የሚለውን ምስክርነት የምቀበለው ደስ የሚለኝ እደ ነቢዩ ጋር አለይሂ ሰላቱ ወሰላም ስታስመሰክርልኝ ብቻ ነው እሳቸው ካወቁ እንደሰጠው ቆጥራለሁ እንጂ አላምንም አሉ ሴትዮዋ فجاءه ليشهده على صدقتي ለኔ መሰጠቴን ይህንን ለልጄ ለኑዕማን ብን በሺር ሰጥቼዋለሁ ብሎ አባቴ ሊያስመሰክራቸው ነቢዩ ጋር ሄደና ሲነግራቸው አኩለ ወለዲከ ነሐልተ ሚስለ ለልጆቹም ሁሉም በጠቅላላ ለሴቱም ለወንዱም የእሱ አይነት ስጦታ ሰጥተሃል አሉት ቃለ ላ አልሰጠሁም فقال اتقوا الله واعدلوا في أولادكم አላህን ልትፈሩ ይገባችኋል ይህንን አላህን መፍራት አለባችሁ እንዴት እንዲህ ታደርጋላችሁ በልጆች መካከል ፍትሃዊ አስተዳደር አስተዳድሩ ፍትሃዊያን ሁኑ በልጆቻችሁ መካከል ለአንዱ በሬ ለአንዱ ጥጃ አትስጡ ለአንዱ ሱቅ ለአንዱ ደግሞ ጓዳ አትስጡ እኩል ስጡ አንዳንዱማ ለአንዱ ሰጥቶ ለአንዱ ሳይሰጥ ሽራቱ ነው وقال إني لا أشهد على جور نكو بظلم لاي المسكرم በጥፋት ላይ አልመሰክርም፣ በወንጀል ላይ ፈረጃ አቢ ፈረስተ ትልከ ሶደቃ አባቴ ተመልሶ ያን ሶደቃውን መለሰብኝ። ዙልም ነው አሉ። ለአንድ ልጅ ለይቶ ከመሃላቸው መስጠት ዙልም ነው አሉ ነቢዩ ሰለላሁ ዐለይሂ የዙልም ሰው ልጅ በልጁ መካከል ያዳላል። እንዳይረባ የሚያደርጉት እኮ እነሱ አባትና እናቶች ናቸው። ትንሽ አንዳንድ ቀን ሲያጠፋ አላህ ገደል ያስገባ፣ በአጭር ያስቀርል። እያሉ ይረግሙታል። ሲረግሙት ሲልክ ሲጠናወተው የሸይጣን ጓደኛ ሲሆን ይሄ ዱርዬ ዱርዬ የሚባል ነገር አለ እዚህ ዱርዬ የት ነው ያለው እያለ ሲፈልግ ሲፈልግ ዱርዬ ይሆናል። አባትና እናቶች ይሄ አሁን ይሄ የተወለደ ቀን ምን ነው በማህፀን የመደረቀ ትላለች። ይሄ ሰው አይሰላችሁ ይሄ ነው መላይካ ስሙ ራሱ ስሙ ራሱ አባቱ ይሉታል። የኛው እሺ ይሉታል። ገና ሰላም ፈልግ በራሳቸው ነው እንጂ ሁለታቸው ልጆች ሁሉም እኩል የሚያዩ ከሆነ ሁሉንም እኩል የሚንከባከቧቸው ከሆነ ለምን ነው የሚበላሸው? ይበላሸ ታዲያ የእነሱ እንጂ ማን ይይዛል? ከነሱ ቤት አውጥቶ ማን ይደረግ? እንደውም መሰጠት ያለበት የጂሩ እኮ ነው የሚረዳው። ለየኛውም አባቱ የት ቦታ ያድራል? ማንም ያበላዋል። ይህ እኮ ቤቱን ያስመረረ ስለዚህ መንከባከብ ያለባቸው ጅሉን ነው። አሁን ለምሳሌ የአካል ጉዳተኛ ልጅ ቢወለድ እና ጤነኛ ልጅ ቢወለድ የቱ ነው የሚንከባከበው? በሽተኛውን አይደል? አይደል የአእምሮ በሽተኛውን ነው እንጂ መንከባከብ ታዲያ ትምህርት ቢገባ የሚያልፍ ሼክ ደረሳነት ቢሄድ የሚቀራ ሰው ጋር ቢጠጋ ሊኖር የሚችለው ባይንከባከቡት እሱ አላህ የሰጠው ተካፋለ። እንደ እውነቱ ከታየ ጂል ናቸው። ጂሎችን ነው አባትና እናቶች ሊይዙልን የሚችሉ የሚገባቸው የእነሱ እንጂን ዛሬ ከተማ ላይ ለቀው እብድ ማን ነው የሚልላቸው? ተግባብተናል። አንዱ አንዱ እንደነሱ ያገኘ የመሰለ ወይ ብለናል። በትክክል ከታየ ችግረኛ ልጆችን ነው መንከባከብ ያለበት። ያላ ይህ ልጅ እኔን እሺ እኔ ተወላጅ ነኝ ይመስል እሰው በፊት ወጥቶ ምን ሊያደርግ ነው ብላ ማሰብ ያለበት። ይህ ግን ሄድ እንዳትወጣ ነው ያባረዋል። የት ይሄዳል? ረብሽ ነው። አስሉ ደግሞ ولو يعجل الله للناس الشر استعجالهم بالخير لقضي إليهم አሁን የጠየቁት እልም በል ገደል ግባ ምናምን እግር ይቆረጥ እጅ ይቆረጥ አይነት ይጥፋ ሲሉት እልም ቢል ወዲያው አይኔ ራሴል አይኑ ቢጥር ነው ማን ነበር የሚቆጠር ማን ሊመራው አይኑ ከታፋ እግሩ ቢቆረጥ ማን ሊቀልበው ነው አላኩ ለሐል ይሄ የወላጆች ተርቢያ ማጣት ነው መውለድ ማለት ኃላፊነት መሆኑን ካለመረዳት የመጣ ነው ሲሰጥ ግን ወይ አባ ጎበዝ ከሆነ ማሰራ ይሄንን ከብቶች ይሄንን ሸማ ነው ጋር ይሄኛውን እሱ ጋር ታሰራቸዋል ሁላችሁም ደሞዛችሁ ወይ ሁላቸውንም ሱቅ አይደለም ሁላችሁም ይሄንን ስራ ትሰራላችሁ አንዳንዱ ሊሰርቅ ይችላል ሱቁ ካስቀመጠው ብቻውን ካገኘው ዘርፎ ይሄዳል ቁጭ አድርጎ ብቻ እንዲህ እንዲህ እንዲህ ችግር አለብህ ይሄ እንትን መጥፎ ባህሪ አለ ራሳቸው ማጠባበቅ አንዳንድ አባት ትልቁ ልጅ በጣም ይወዳል ለትልቁ ልጅ በሙሉ ቁልፍ ይሰጣል ለትንሹ ተው፣ ትልቁ ልጅ በሁለት ዓመት ነው የሚበልጠው፣ ግን በስልጣን ገዢና ተገዢ ሆነ። ትልልቆች ይከታቸዋል። ከዚህ የባሰ ደግሞ ለትንሸኛው ቁልፍ የሚሰጠዋል። ይህ ጅል ነው፣ ይህ ደግሞ ያልተማረ ትምህርት ምናልባት ይወድቅ ይሆናል፣ ዳፋዘና ሲታዘዝ ብሎ ያልፍም። ይህ አይረባ የሚሉትና ለትልቁ ለትንሽኛው ቁልፍ ይሰጠዋል። በቃ ገንዘብ ያጅ እሱ ነው፣ ታማኝ እሱ ነው። በዚህ ጊዜ ትልቁ ያቆርጣል። አላኩል ያህል ነቢዩ አለይሂ ሰላቱ ወሰላም ለልጆቹ ሁሉ ነው ይህን ስጦታ ያረከው? ኧረ አላረኩም። አዲሉ በይነ አውላዲኩም፣ በልጆቻችሁ መካከል ትክክለኛ ሁኑ፣ ፍትሐዊ ሁኑ። አንዱን ልጅ አንዱን እንጀራ ልጅ አታድርጉ። እኔማ እንዲህ ያለች ምስክርነት አልገኝም አሉ ነቢዩ አለይሂ ሰላቱ ወሰላም። ተመልሶ ኑዕማን ብን በሺር ማን ነው በሺር ምናምን የሚባል ሰውዬ ተመልሶ በቃ ያንተ ነው የሰጠውን መልሻለሁ ለሁላችሁ መስጠት አልችልም እያለ እኛ ገር አንድ ጥሩ ነገር አለ ሸሪዓውም የሚከለክል ነገር አይመስለኝ በኢትዮጵያ በጠቅላላው ይሁን አይሁን አላውቅም እኔ ተፈሪ ነው ማለት ልጅ ተፈሪ ምንድን ነው የሚያደርጉት ልጆች አስር ልጆች ካሉ ልጆች ሲኖሩ ልጅ ናቸው ይቺ ላም ያንተ ናት፣ ይቺ ጥጃ ያንተ ናት የሚባል ሰው የለም። ይደርሳል ላክማዳም ይደርስና ያገባል። አስራ ሰባት አስራ ስምንት ከሆነ ያገባል፣ ከተዳረ በኋላ ሁለት ዓመት ሶስት ዓመት እናት አባቱ ጋር ይሆንና እሱም በግብርና እሷም በሰራተኝነት ያገለግላል ግብራቸው ነው። ከዚያ በኋላ ጎጆ ወጡ ይባላል። ጎጆ ሲወጡ አባት ቤት አሳጥቶ እዚሁ አጠገቡ መሬት ሰጥቶ እዚያ በኋላ እርሻ ያ ካገባው እንትን ምርት የአመት ቀለባቸውን ሰጥቶ በሬ ካለው አንድ በሬ ለሱ ሰጥቶ የእሷ ቤተሰቦችም ካላቸው አንድ ላም ሰጥተው ባለኩል አድርገው ይሰጧቸዋል። በቃ ቤታችሁን ያዙ፣ ይኸው እኛ እንደ አባትና እንደ እናትና ይህንን ሰጥተናል። አሁን በዚህ ሰዓት ያ ትናንሾቹ ለምን በሬ አልተሰጣቸውም አይባልም። የሚቀጥለው ልጅም ሲያገባ ይሄው ነገር ይደረግልናል። በዚህ ሀሳብ ማን ይጎዳል? መጨረሻ ላይ ያለ አይጎዳም። አባት እናት የማይድሩ አባት እናት ትልጅ ምን ያደርጋሉ? እኔ ያየሁት የማውቀው ቤተሰባችን ወንድሞች ይህን ስራ ይሰራሉ። አባት እናት ጉድ ያወጣቸው ወንድሞች አሉ አይደል? ላይ እነሱ አባት ሁለት ልጅ ሶስት ልጅ ሲጠሩ ከሞተ እናት ከሞተች እና ኑሮ ከተቆለ ትላልቆቹ ይህንን ኃላፊነት ይወጣሉ። ላም መስጠት ላይችሉ ይችላሉ፣ ግማሽ ላም ሊገዙ ይችላሉ። እንደዚህ አድርገው በቅብብሎች ነው የሚኖረው። የጥሩ አካል ነው፣ የጥሩ ነው። አንዳንድ ጊዜ ግን የኋለኛው ልጅ የሚጠቀምበት ጊዜ ማለት በተለይ ከተማ ላይ ያሉ ሰዎች እንደዚህ ናቸው። አባትና እናት የመጀመሪያው ልጅ ሁለተኛው ልጅ ጎጆ ካወጣ በኋላ ከተማ ይገባና ሱቅ ይከፍታል። ሱቅ ይከፍትና ሀብታም ይሆናል። እንደዚህ በቃ ወጥተዋል ወይ ገበሬ ሆነው እዚያው ለብቻቸው ቀርተዋል። ከተማ ሲገባ ይዟቸው አይመጣም። ይዞ የመጣ ትናንሾችን ልጆች ነው። እነሱ ሀብታሞች ይሆናሉ፣ ገንዘብ ይኖራለሱ። እነሱ ሲያገቡ ጎጆ ሲወጡ የከተማ ቤት ነው የሚሰራለ የሚገዛላቸው የከተማ ቤት ነው የሚሰራላቸው። እነዚያ እነዚያኞቹ ገጠር ነው ያሉት። አሁን ምንድን ነው ለእነዚያ እኩል ሰጥቷል። በጊዜያቸው ሊሰጥ የሚገባውን ነገር ሰጥቷል። كذي بوالا كنبغتو انسكو يمي سباتو الذين يقول دي موت ايهال ظلم كايت بالك لم دون لو معروف لو يترى له ما كبابي يمي جردون يترى له على من جاء عندهم زمتوا عندهم زمتوا عندهم تمالك أجواب الله أعلم يا أيها الذين آمنوا كونوا قوامين لله شهداء بالقسط ولا يجرمنكم شنآن قوم على ألا تعدلوا ولا يجرمنكم إن دايقة فاتو كذلك في تنبال يقال ወላ ላ ላየሕሚለነኩም እንዳይገፋፋችሁ ሸናአኑ ቀውሚን ሰዎችን መጥላታችሁ እንዳይገፋፋችሁ አላ አላ ተዕዲሉ ፍትሐዊ እንዳትሆኑ የሰዎቹ ጥላቻ እንደዚህ እንዳያረጋችሁ እዚህ ሰዎችን ጠላሁ ብለህ ፍትህ እንዳታዛባ ይህ በአለም ላይ አሁን እየተከሰተ ያለው ነገር ይሄ ነው ሰዎችን ትጠላለህ ህጉ በሙሉ እሱ ያስተገብረዋል የምትወዳቸው ሰዎች ከሆኑ የአንተ ፓርቲ ከሆኑ የአንተ ጓደኞች ከሆኑ የአንተ ብሔሮች ከሆኑ ህጉ አይመለከታቸው። መአት ህጎች ላይ መአት ሀገሮች ላይ ይህ ነው የሚሰራው። የማትፈልጋቸው ከሆነ ህጉ እጅ ህግ ነው ብላ ያወጣው። የአንተ ሰዎች ከሆኑ ግን ህጉ ይሰራል። ወይም ለገሌ ይሄ ነው የሚገባው፣ ለገሌ ይሄ ነው የሚገባው ብለው ለቀዮች ይሄ ህግ ነው፣ ለጥቁሮች ይሄ ህግ ነው ብለው ሊያወጡ ይችላሉ። ሰዎች ናቸዋ። የምን አባል የሆኑ ሰዎች ይሄ አይተገበረባቸው ሊባል ይችላል። የሆነ መብት አንስተህ ከማህበረሰቡ ውስጥ የተወሰኑ ሰዎች ለነዚህ ሰዎች ብቻ የሚያገለግል አባል ለሆኑ አባሉ ለሆኑ ሰዎች ይሄ ይሰጣቸዋል፣ ይሄ ይደረግላቸዋል። ለአጅር ይመስል ሸነአን ቀውም አላ ተዓላ አላ ተዓላ ዳኛው ገና ሲያየው የሚጠላው ሰው አለ፣ እሱ ላይ ወስደህ ታስቀምጠዋል። በቃ ፈርድበት። እሱ ጋር እጁ ላይ መጥቶለት ይጠላዋል ፊቱ ነው لا يجرمنكم شنآن قوم على ألا تعدلوا لا يحملنكم بغض قوم على ترك العدل فيهم ሰዎቹን ስለጠላችኋቸው እውነት እንዳትናገሩ ለነሱ እውነት እንዳትመሰክሩ ሊያረጋቸው አይገባም አላህ የፈተነው ሰው ማለት ለጠላው ሰው ምስክርነት የተጠላ ሰው ነው ትልቅ ፈተና ላይ የወደቀው ሄደ ምን ልትል እሱን የሚጠቅም ነገር ልትመሰክር እኮ ነው። ከእስር ቤት ነፃ ሊያወጣው የሚችል ከቅጣት አንተ ግን ሊቀጣ ትፈልጋለህ። ውሸት ከተናገርክ ልትጠየቅ ነው። እንደ ሀሜተኛ ማለት ነው። ሀሜተኛ የሚያማውን ሰው ሊጎዳ ይፈልጋል። በግዱ ግን የሚጎዳው ዝም ቢል ነበር። በመናገሩ ግን ኸይር ስራ ይፈልጋል። ውሃ፣ ቀዝቃዛ ውሃ፣ ቀብር ላይ رحمان diletan salatu diletan berkau diletan وتنالوا اعدلوا هو أقرب للتقوى تتاوي هنو تتاوي النت الله اللي فرات قربوا منه قربوا مسمى رسوله أي عدلكم أقرب إلى التقوى من تركه ودل الفعل على المصدر الذي عاد الضمير عليه كما في نظائره من القرآن الكريم وغيره كما في قوله تعالى وقيل لكم ارجعوا فارجعوا هو أزكى لكم هو أقرب للتقوى من باب استعمال أفعال التفضيل في المحل الذي ليس في جانب الآخر منه شيء የበለጠ ነው ማለት عدل አለመሆኑም የሆነ ነገር አለው ማለት በጣም ይሄ አፍዓለ ተፍዲሉ በቦታው አይደለም ለማለት واتقوا الله إن الله خبير بما تعملون الله سبحانه وتعالى الله ፍሩት الله የምታረጉትን ሁሉ የሚያውቅ ጌታ ነውና ሁላችሁንም ያውቃል የማያውቅ መስሏችሁ ዝባዝንኪ ሀሳቡ ልትፈሩት ይገባችኋል አይ ወሰየጅዚኩም على ما علم من أفعالكم التي عملتموها إن خيرا فخير وإن شرا فشر ولهذا قال بعده وعد الله الذين آمنوا وعملوا الصالحات النجا بالله سبحانه وتعالى بتذكر يأمنوا بل ملكام سراوك يسروا لسوك قال قد الله قطوان لهم مغفرة للنس والجلات شون اللي يمر وأجر عظيم قال لك من جنة اللي يستعف شون قال قد والذين كفروا وكذبوا بآياتنا إنيا باء الله يكادوا إن إنيا يكادوا باء الله ويبنبي ويبنبي ويبنبي بدل أي نبروش يكادوا سوكي وكذبوا بآياتنا በአንቀጾቻችን ያስተባበሉ ኡላኢከ አስሓቡ እነሱ ማለት የጀሀነም ባለቤቶች ናቸው ይላል የጀሀነም ባለቤቶች ናቸው የጀሀነም ጓዶች ናቸው يا أيها الذين آمنوا اذكروا نعمة الله عليكم إن أمثل الله يا أمنات شوفوا يا الله بأن أنت لا يوالون أقاون أستوصوا متى إذ هم قوم سوت يحسبوا بذي أن يبسطوا إليكم أيديهم እጃቸውን ወደ እናንተ ሊዘረጉ ሊመቷችሁ ፈከፍ አይዲየሁም አንኩም የእነሱን እጅ አላህ ስብሓንሁ ወተዓላ ከለከለ ከእናንተ ላይ ሊመቷችሁ ፈልገው روى عبد الرزاق عن جابر أن النبي صلى الله عليه وسلم نزل منزلا النبي عليه الصلاة والسلام يهون وتعرفنا وتفرق الناس في العظام ሰዎችም በየዛፉ ስር በየቁጥቋጦው ስር ተጠሙ ጥላ ፍለጋ يستظلون تحتها በስሯ ጥላ እየተጠለሉ وعلق النبي صلى الله عليه وسلم سلاحه بشجرة نبي عليه الصلاة والسلام በአንዱ ዛፍ ላይ ጦራቸውን ሰቅለው ሰኙ መሬት ላይ فجاء أعرابي إلى سيف رسول الله صلى الله عليه وسلم بسفر ينبر عند زلان نبر كيف متى سايبال متى ما ينبي سيف اجلس أدرجنا وسده كذا فجاء فأخذه فسله كسجب وأونا سيف ياذا ثم أقبل على النبي صلى الله عليه وسلم وللنبي في نظرنا فقال من يمنعك مني አሁን ማን ነው የሚያድንህ ከኔ አላቸው ነቢይን አለይሂ ሰላም والنبي صلى الله عليه وسلم يقول الله الله ነው የሚከለክለኝ አሉ አሁን የሆነ ጠላት ይዞ ማን ነው የሚያድንህ ቢለኝ አላህ ስላለ ምን ትላለህ ነው በሞቴ ራፈት ሲሆን ነበር የሚባሉት ሌላ ነበር መለመኛ ቃል ብዙ ቃል ነበር ስንጥቅ ምናምን መሬት ሲገባ مننا بالاتصال والسماع والطيب من يمنعك مني يا لكن سيف زوال كعبة يسيقروا ما تعال بالتالي تاتشو من الله تشو من الله تشو لا من هذا تساتشو آه، سلام الله الله نور لك لك لي ما من هنا طيب النسبة قال لا أرى بمرتين أو ثلاثا من يمنعك مني عن ذي جنة الله أكبر يقول لنا من يمنعك مني الله السبب قال فشاب الأعرابي السيف زلانه سيف على سيف رقف كجو ودك يا سلام يا سلام ساشروا سيفاتهم لا تعرف سيفاتهم يقولون من يمنعك مني الآن አሉ አሁን ታዲያ ከኔ ማን ነው አንተን የሚያደለህ አሉ ተመልከት ብለህ በደግ ቀን ያላዘጋጀው ምላስ መናገር አይችልም እሱ ሳሁን ሲናገሩ አይደል አላህ አይደል ነበር አልተዘጋጀ ሙዚቃ እያዳመጠ የመኪና አደጋ የሚደርስበት ሙዚቃ እየሞዘቀረ ነው የሚሆነው አረ ሙዚቃው ጠፍቶ ሆስፒታል ወስደው ሸሃዳ ማረጃው ደርሶ አሻዶ ይላል ይዛላል የሚያወራው ስለምን ይላል افتح لي ام كلثوم افتح لي غير غير موجة غير يعني قول له كويس እነዚህ መሻይኾቹ በየሆስፒታሉ ሄደው ያጋጠማቸውን ሲናገሩ በጣም መን የምነዑከ ሚኒ ሲሉት ምንም መልስ የለውም ከሳቸው እንኳን መማር እኔ መሆን አጠገቤ እሳቸው የዳኑበትን አይችልም አላህ እንትን የከለከለ እኔን ይከለክልኛል ያደገኛል ቢላቸው እሳቸው ደግሞ አላህ ቢነሳባቸው እኮ ስለማያውቅ ነው እንጂ እንኳን ሊያስፈራሩት ምንም አይሉት እሱ ምን አለ قال فدعا النبي صلى الله عليه وسلم فاض فأخبرهم خبر الأعرابي وهو جالس إلى جنبه فقال من هذا كن خير آخذين لك ካሸነፉ ሰዎች የተሻልከውን ጀግኖቹ ሲያሸንፉ ምንም ቅጣት አይወስዱም የነሱ አይነት እንድትሆን እፈልጋለሁ አላቸው ያልበልቁት በላሉትና ሰሃባዎቻቸውን ጠሩ የቦታ ተኝተው የነበሩትን ነው እናንተ ጉዳችሁ ላላወቃቸው እንዴት ይህ ሰውዬ ወጣሉ እና ምን አረገ ይህ ሰውዬ እኮ እኔ ተኝቼ እንዲህ አድርጎኝ ብሎ እንዲህ አድርጎኝ ይሄን ደግሞ ይዞ እና ዝም ይሉታል ምን ይደረጋል ምን ታረጉ ምንም እንዳትለፉ ولم يعاقبه من قطع رسوله قال معمر كان قتادة يذكر نحو هذا ويذكر أن قوما من العرب أرادوا أن يفتكوا برسول الله صلى الله عليه وسلم فأرسلوا هذا الأعرابي يسوي يهون يراسو بتاع السبع لله የሆኑ እዚህ አካባቢ የነበሩ የአረብ ብሔሮች አስበውት የነበረ አሲረውት የነበረ ሴራ መልእክት ነው ያው ምጽዋት ክፈል ተብሎ ምጽዋት ሊከፍል የመጣ ነው እንጂ የብቻው ሀሳብ አልነበረም ይላሉ واذكروا نعمة الله عليكم إذ هم قوم أن يبسطوا إليكم أيديهم فكف أيديهم عنكم وقصة هذا الأعرابي هو غورة بن الحارث ثابتة في الصحيح غورة بن الحارث بالا سويه ወይም ደግሞ በኒ ነቢሮች ናቸው ይሄን ያደረጉት በኒ ነቢሮች نزلت في شأن بني النذير حين أرادوا أن يلقوا على رأس رسول الله صلى الله عليه وسلم الرحى بني النذير ከነቢዩ ጋር አለይሂ ሰላቱ ወሰላም ቃል ኪዳን ገብተው ነበረ። አይሁዶች ናቸው። ከነቢዩ ጋር ምንድነው ቃል የገቡት? የሆነ ችግር ሲያጋጥመን አብረን እንተባበር፣ አገርን አብረን እንጠብቅ ተባብለው ማለት ነው። በኋላ የረሱል ሰለላሁ ዐለይሂ ወሰለም ሁለት ሰሐቢዎች የሆነ አካባቢ ሄደው አንድ ሰው አገኙና በሙሐረም በረጀብ ወር በረጀብ ወር ገደሉ ሰው በረጀብ ወር ገደሉ ብለው መኮች የነፍስ ዋጋ ካልከፈላችሁ ብለው ሲያስወሩ እነዚያ ሰዎችን መጡ ነቢዩ ሰለላሁ ዐለይሂ ወሰለም በዚህ ወር ለምን ገደላችሁ ብለው ነፍስ የነፍስ ዋጋ ሊከፍሉ እርዱን እንጂ ቢሉ በኒ ጋር ሄዱ በውላቸው መሰረት በኒ ነጊሮች ድሮ የሚያፈልጉት አጋጣሚ ነበር የነቢዩን ዐለይሂ ሰላቱ ወሰላም በድንገት ቦታ ላይ ባልሆነ ቦታ ላይ አሳቻ ቦታ አግኝተው መግደል ይፈልጉ ነበር መጡላቸው በቃ ምን ፈለግክ አበልቃሲም አሏቸው እንዲህ እንዲፈልግ ያሉት ነው። ታዲያ በውሉ መሰረት ነው አይዞ ቁጭ በላሉና የሆነች ጥላ ነገር ላይ አስቀመጣቸው። አብረዋቸው አቡበክርም ዑመርም አሉ። እዚህ ጠብቀን ተመካክረን እንምጣ ብለው እዚያ ይመካከራሉ። የሚመካከሩት ምን ብለው ነው? ከዚህ ቀን የተሻለ ይህን ሰውዬ የምናገኝበት አጋጣሚ የለም። ስለዚህ ጊዜ ነው እዚህ ማስቀረት ያለብን። እንዴት እናደርጋለን? ይህ አሁን እንቅላ ስራ እንዳለው ከላይ በኩል አንዱ ይልና አንድ ድንጋይ ይጣልበት፣ ከጋራው በኩል ድንጋይ ይበላል። በቀላዋቸው ላይ ይፈሳል ይፈሳል። ይወያያሉ። ጅብሪል መጣ። ምን ትሰራለህ እዚህ አለ። አረ እየጠበቅኳቸው ነው። እነሱ ብር ሊያመጡ መስሎ ድንጋይ ላይ ላይ ሊጥሉብህ ነው ታላቸው ነቢዩ ሰለላሁ ዐለይሂ ወሰለም ተበሳጭተው ወዲያውኑ ተነስ ብለው አቡበክርና ዑመር ይዘዋቸው وأمروا إن جلس النبي تحت الجدار واجتمعوا عنده أن يلقي تلك الرحى من فوقه لقطين አዘጋጅተው በዚህ ይዘው ጣልና وكلوا عمرو بن جحاش ابن كعب بذلك عمرو بن جحاش የሚባል የክፉ ክፉ አሰራር የሰው እንዲህ ያለ ምርጥ ክፉ አለ ነብዩ ሊገል የሚመረጥ ለነብዩ በመግደል የሚታጭ ምን ያህል አረመኔ ክፉ ቢሆን فأنزل الله في ذلك هذه الآية وعلى الله فليتوكل المؤمنون بالله لا يبكى مؤمنون شمكوا መመካት ካለባቸው በአላህ ላይ ብቻ ነው ነው የሚለው አላህ ስብሓነሁ ወተዓላ መመካት በአንድ አላህ ስብሓነሁ ወተዓላ ብቻ ነው በአላህ ላይ የተመካ ሰው ይድናል መን የምነዑከ ሚኒ አላህ እነዚህም አሁን እዚያ ስር ቁጭ ብለው እያወሩ ነበር የነበሩት እየተመካከሩ ነው መስሏቸው ነበር ሴራው ግን ለመግደል ነበር እየተወክል አለ አላህ ከፋ በአላህ ላይ የተመካ ይበቃዋልና ተነስ አላቸው ولقد أخذ الله ميثاق بني إسرائيل የእስራኤሎችን የያዕቁብ ልጆችን ቃል ኪዳን አላህ ይዞባቸዋል ቃል ኪዳን የያዘባቸው ማለት ከዚህ በኋላ የሚመጣው ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ሲመጣ እንድታምኑበት እንድትቀበሉት ተብለው ቃል ኪዳን ተይዞባቸዋል أخذ الله سبحانه وتعالى عهدا عليهم أن يؤمنوا بمحمد صلى الله عليه وسلم ولقد أخذ الله ميثاق بني إسرائيل وبعثنا منهم اثني عشر نقيبا كالناس مكاكل أسراه في وجه أسمرتنا وقال الله إني معكم إن يبرياتشون يالله تن يالله أتشوها لله لئن أقمتم الصلاة وآتيتم الزكاة وآمنتم برسلي وعزرتموهم وأقرضتم الله قرضا حسنا لأكفرن عنكم سيئاتكم ولأدخلنكم جنات تجري من تحتها الأنهار لئن أقمتم الصلاة صلاة كسجلات بأقوامه زكاة بأقوامه لم يقبوا كسقاتشو በመለክተኞቹ በሁሉም ካመናችሁ ከረዳችኋቸው ለአላህ መልካም የሆነ ብድር ካበደራችሁ ካወጣችሁ ገንዘብ ከሰጣችሁ እጃችሁን ለኸይር ከዘረጋችሁ ለኡከፍረን አንኩም ሰይአትኩም ወንጀላችሁን ከእናንተ ሰርዝላችኋለሁ ወንጀል እንዲሰረዝልህ ተፈለግ ሶላት ስገድ ዘካውጣ በነቢያቶች መን ለአላህ ስብሓንሁ ወተዓላ በሚያደርጉት ጥረት አብረሃቸው ቁም እርዳ ከዚያ በተጨማሪ ገንዘብ እጅህን ዘርጋ ብለህ ሰብስበህ የሆነ ነገር አንድ ነገር ስለ እስላም አርግ ሲባል የሆነ መስጊድ አጠገብ እየተሰራ ዝም ብለህ ታያለህ ማን ይስራው አንተ ተፈትነ አንዳንዱ ዘካ ተሰጥቶ ምናለ ከዘካም በላይ ቢአምዋሊኩም ሐቁን ማዕሉም ሊሳኢል ወልመሕሩም ከዘካ ውጭ እኮ ነው አያችሁ እዚህ ከዘካ ሌላ አይደል እንዲያስረቱሙላህ ያለው እስኪ በደንብ ሱረቱል ማኢዳ እኮ ነው ሱረቱል ማኢዳ እኮ አይለቅም ዝብዝብ መመሪያ ነዋ ከዚህ በኋላ እኮ የወረደ ትልቅ ምዕራፍ የለም በል ዘካ አለ ራሱን ችሉ ለኢን አቅምቱሙ ሰላት ወአተይቱሙ ዘካ አይዋ وآمنتم برسلي وعزرتموهم وأقرضتم الله قرضا حسنا لأكفرن عنكم سيئاتكم ولأدخلنكم جنات تجري من تحتها الأنهار فمن كفر بعد ذلك منكم ይሄ ከተነገረው በኋላ ከዚህ በኋላ በአላህ የካደ ወይ በነቢያት የካደ ወአመንቱም ቢሩሱል ያልነበር فأنتم ከካደ كاد ነው بعد فقد ضل سواء السبيل ተሳስቷል ለቋል ትልቁን መስመር ለቆ ነው የሄደው ضل اخطا السبيل فبما نقضهم ميثاقهم بني اسرائيل وچن እንዲህ ብዬ ቃል ኪዳን የገባቸው وآمنتم برسلي وعذرتموهم وأقرضتم الله قرضا حسنا ብዬ እምቢ አሉ فبما نقضهم ميثاقهم ቃል ኪዳናቸውን በማፍረሳቸው لعناهم በላችን አውርደንባቸዋል ላዕና አውርደና ረግመናቸዋል ወጀዐልና ቁሉበሁም ቃፊያ ልቦቻቸውንም ደረቅ አድርገናቸዋል ዩሐርፉነ አልከሊመ አን መዋዲዒ ቃላቶችን ከቦታቸው የሚለዋወጡ የሚቀያይሩ ከቦታው መቀያየር ማለት ጥቁር በሚለው ቀይ ማለት አጭር በሚለው ረጅም ማለት መቀያየር ሊሆን ይችላል ወይም ደግሞ ረጅም የሚለው ቦታ ትተውና ሌላ ቦታ ላይ ርዝምና በማይወራበት ቦታ ላይ ወስዶ ማስገባት ግን يحرفون الكلمة عن مواضعه ማለት መልእክቱ ሲነበብ ትክክል መስሎ የሚሄድ ግን ስተት ስለ ረጅም ሰው እያወራ ስለ አጭር ሰው የምታወራ ከሆነ ወደ ትክክል ይመስለዋል ያ ቁመተ ረጅሙ ግረን ወይ ቁመቱ አጭር ቀጭን የነበረው ወፍራም የሚሰማው ሰው እውነት ይመስላል ግን ውሸት ነው ስለ ረሱል አለይሂ ሰላቱ ወሰላም ስለ ነቢዩ አለይሂ ሰላቱ ወሰላም ሲነገር የነቢዩን አለይሂ ሰላቱ ወሰላም ባህሪ በሙሉ የሌላ ሰው ባህሪ ለማስመሰል አረፍተ ነገሮች ውስጥ በማይነቃበት መልኩ እያስገቡ ለማሳሳት የሚደረጉ ነገሮች ነበሩ ሱብሃንአላህ ይሄ መጽሐፍ ቅዱስ ተውራትን እንጂልን መዓት ጊዜ ስብሰባ ተደርጓል አስሉ መጽሐፎቹ የተለያዩ ናቸው። ከመጽሐፎቹ መካከል ሙሳ ኮቢና ኮቢው ይለያያል። አሁን ይሄ ቁርአኑ እዚህ ቁርአን የወረደበት ሀገር መካም ያለው ዳር ሀገር አሜሪካ ጠረፍ አውስትራሊያ ያለው ወይ አፍሪካ ጨልቃ ውስጥ የሚገኘው ቁርአን አንድ ነው። አንዳንዱ ይሄ የኡርዱኛ አጻጻፍ አለ አይደለ ቁርአኑ እሱን አመጣ ነው ይሄና ይሄ አንድ ነው አለ እንደደለ አንተ ማናገር ስላልቻልከው እንግዲህ ካናገርከው እሱ ነው የሚለው ወተቁላ ወተቁላ ነው እነሱ ጋር ጽሁፉ ነው አይደል የተለየው እንጂ መልእክቱ አንድ ቃል እንኳን ጭማሪ ነው አንዲት ቃል እንኳን ጭማሪ የለም ይሄኛው ግን በጣም ነው የተለያየው ይገርማችሁ አምስት ገጽ ስድስት ገጽ የሌለው አለ ረሕመቱላሂ ዐለይሂ ሼክ አሕመድ ዲዳት አንድ ጊዜ مناقشة ሲያደርግ አይቼ አራት አምስት ኮፒ ይዞ ቀርቦ በየትኛው ነው የምትፈልገው? በዚህኛው መጽሐፍ ነው? أيوه أيوه ይለዋል። በዚህኛው ነው? አዎ በዚህ ነው ይለዋል። የእናንተ ልዩነት አለው አይደለውም ማለት ነው ቢጋራ ልዩነቱን ለታያለው ፍትና ከዚህ እስከዚህ ሊኛው መጽሐፍ ላይ የለም ይሄን ብሏል አየውና እነዚህ እንትኖች ቤጆች ሊኛው መጽሐፍ ላይ የለም ግን ይሄኛው መጣፍ ቅዱስ ነው ይሄኛው መጣፍ ቅዱስ ነው የአላህ ቃል እንዲህ እንደፈለጉ ቆርጣ ስተዋል የሚገርመው እኛም ቤት እኮ እንደዚህ የሞከሩ ሰዎች አሉ የእኛም ቤቶች ሸዓዎች የእኛ ዘመዶች ተብለው በእስላም ላይ የሚታሰቡት ሸዓዎች ይሄ ቁርአን ይሄ ቁርአን ሙሉ አይደለም አሉ። ለምን ሲሏቸው የለም አህለል ቤቶችን የሚያሞግስ ትልቅ ምዕራፍ ነበረ። ቆርጦ ቆርጦ ዑስማን ትንሽ አድርጎታል። ሱረቱል አሕዛብ ሱረቱል በቀራን ያህል ነበረ። ውስጡ የእኛ የአህለል ቤቶቹ ነበረበታል አሉ። ስላኩል ሙስሊሞች ናቸው ስላሉ ትላልቅ ዓሊሞች እኔ ምንም ማለት ለምን ይሄን ያህል ስህተት እየተሳሳቱ ቁርአን ይሄን ያህል እየተዳፈሩ ለምን ሙስሊም ናቸው መባል ለተቻለ ምን በዝምድና ይሆን አንዳንድ አሊሞች ዋጋ የላቸው ማለት ነው። ከዚህ የበለጠ ሌላ ምን ወንጀል ይሰራል? የማክፈር የሚያከፍር ወንጀል ከዚህ የበለጠ ምን አለ? فبما نقضهم ميثاقهم لعناهم وجعلنا قلوبهم قاسية يحرفون الكلمة عن مواضعه ونسوا حظا مما ذكروا به الله سبحانه وتعالى ያስታወሰበትን እጣ ፈንታቸውን ክብራቸውን ረስተውታል ونسوا حظا مما ذكروا به أي تركوا العمل به رغبة عنه يحرفون الكلمة عن مواضعه فسدت فهومه وساء تصرفهم في آيات الله وتعودوا كتابه على غير ما أنزل وحملوه على غير مراده وقالوا عليه ما لم يقل عياذا بالله من ذلك الله يا لا لون الله يا لا سبب بتن الله يا يا شابة الملك مستجمعوا يا الله قال እየሰሙ ሌላ ታዊል የሚሰጡ ሰዎችም ይሄው በሽታ يا تجاتوا الرحمن على العرش استوى اي استوى فانا يقول ما استولى لهم من ما انت ناسيو السوء اسمان باقين استولى ما لتاقضوه رحم الله من الغيب رحم الله من القيم قال حين شبه الجهمية جهمية مالت يهون الجعباش وشون ነው በእነብኑ ቀይም ጊዜ የሚታወቁት በእነብኑ ተይሚያ ጊዜ የሚታወቁት ጀህሚያ ተብለው ጀህም ብኑ ሰፍዋን እና ጀህሚያ ጀህሚያዎች አርሕማኑ አለ ልዓርሽ እስተዋን እስተውላ ነው የሚሉት ሰዎች ላሙል ላሙል ጀህሚየቲ ቱሽቢሁ ኑነ ልየሁድያ ጀህሚያዎች እስተዋ በሉ ሲባሉ እስተውላ አሉ ላም ጨምረው ይሁዶች ደግሞ ምን አሉ ሕጦቱን እያላችሁ ግቡ ሲባሉ ሕንጦቱን አሉ ሕንጣ ሕንጣና ሕንጣ ጽሁፍ ብትጽፉ ኑን ብቻ ናት ጭማሪ ያላት ምን ሆነች ማዕናው ማረኛ ረቢ ከማለት ተቀይሮ ወደ ስንዴ ተቀየረ እስተዋ እስተዋና استولى ልዩነታቸው አንዲት ይደላል ላም መጨመር ነው እስተዋን ትጽፍና መሀል ላይ ላም ካስገባ እስተውላ ይሆናል እስተዋ የአላህ ስብሓንሁ ወተዓላ አርሽ ላይ መሆን እስተውላ ግን ከሆነ አንድ ሽታ ጋራ ተጣልቶ ማሸነፍ ነው የሚሆነው የሆነ የመሬት ንጉስ ገሌና ገሌ ተጣልተው በዚህ ሀገር ላይ ተቆጣጠረው አሸንፎ ገዛ ለማለት ይሆናል استوى استولى سماينا مريض نون لام الجهمية تشبه نون اليهودية يا الله سبحانه وتعالى قال لوطوا لنا تفسير مسألة عادقانه يحرفون الكلمة عن مواضعه يد الله مالت قدرة الله نقول مفسر اجادنا በል የዳሁ ሲሆን ታዲያ ምን ሊሆን ነው ሁለት ችሎታ ሊሆን ነው የአይዲና በችሎታው በችሎታዎቻችን ቢአዕዩኒና በአይኖቻችን አለ ምን ሊሆን ነው አዕዩን በእይታዎቻችን ችግር ነው የአላህ ስብሓንሁ ወተዓላ ቁርአን እንዳለ ነው መቀበል ማዕነው ካልገባህ አትላትከለም አልገባህም ችግር የለውም አቶ እንዳለ ተቀበል ግን አንተ ለእኔ ይግባኝ ብለህ ለውጠህ ቀይረህ አስተካክላለሁ ሰዎች ሰዎች የሰሩትን እንኳን ሰዎች ገብተው ይህንን ሞባይል በዚህ መልኩ መስራት አለብን ብሎ ማስተካከል የሚደፍር ሰው فما بالك بما قاله الله عز وجل وبما قاله رسوله صلى الله عليه وسلم فبما نقضهم ميثاقهم لعناهم وجعلنا قلوبهم قاسية يحرفون الكلمة عن مواضعه ونسوا حظا مما ذكروا به ولا تزال تطلع بيكنوا كما وقعت وقدم على خائنة منهم ከነሱ በሚፈጠሩ ክህደቶች በየቀኑ የሆነ ተንኮል እያወቅክ ትመጣለህ አላቸው ነቢዩ ስ ሰለም ስለ አይሁዶች ኢላ ቀሊለን ሚንሁም ከእነሱ ትንሽ አካሎች ሲቀሩ እነሱማ ምንም ጥፋትም አታገኝባቸውም ኻኢነትን ሚንሁም ከነሱ በየቀኑ ስህተቶችን ከማግኘት አትወገድም ኢላ ቀሊለን ምን ትንሽ ሰዎች ሲቀሩ ትንሾቹማ ላይሳሳቱ ይቀራሉ ወይም አያነሱም ወደ ስህተት አይሄዱም በአንተ ጉዳይ ላይ ጣልቃ አይገቡም ፈዕፉ አንሁም ወስፋሕ እነሱን ይቅር በላቸው አፉ በላቸው እለፋቸው ወስፋሕ ተዋቸው ጭራሽ አትውቀሳቸው አፉ ከወቀሳ ጋር ሊሆን ይችላል ወይም አፉ ማለት ውስጥህ እየከፋ ሶፍሕ ማለት ግን ስለ እነሱ ጭራሽ አለማለት ይህን ከባድ ነው አፉ ራሱ ትልቅ ስራ ነው እንኳን ሶፍሕ ሶፍሑማ ጭራሽ ለነሱ وهذا هو عين النصر والظفر كما قال بعض السلف ما عاملت من عصى الله فيك بمثل أن تطيع الله فيه <laughs> الله አላህን ታዘዝክ ከምትባልባቸው ነገሮች መን አሰላህ ፊህ አንተ ላይ አላህን የወነጀለን ሰው የሰደበህን አደብ ያጣውን ያማህን ሰው ቢምስሊ አን ቱጢዕ አላህ ፊህ አላህ ስብሓንሁ ወተዓላ ያዘዘህን እሱ ላይ መፈጸም እሱ አላህን የሚያስቆጣ ስራ አንተ ላይ እየሰራ አንተ ላይ እየፈጸመ አንተ ደግሞ እሱ ላይ አላህ እንድትል የዋለልህን ያዘዘህን ትእዛዝ መፈጸምን የመሰለ ኸይር ስራ የሚባል ነገር የለም አንተን ሲያይህ እየገለመጠህ መሄድ ጥሎ መሄድ አንተ ግን አስታገኘው አሰላሙ አለይኩም ወረሕመቱላህ ትለዋለህ ብሎ ተቆጥቶ ነው የሚሄደው ምን አገባህ ነገር ነው ስልክ ከደወልክ አያነሳ መልእክት ትልክና እንኳን አደረሰህ ብለዋል ትለዋለህ وبهذا يحصل لهم تأليف وجمع على الحق ولعل الله أن يهديهم ولهذا قال تعالى إن الله يحب المحسنين الله سبحانه وتعالى መልካም ዋዮችን ይወዳቸዋል መልካም የሚሰራ እናቱ ብቻ አለች የምትወደው ሰፈሩ ብቻ አይደለም የሚወደው አላህ መልካም የሚሆኑ የሚውሉ ሰዎችን ሁሉ ይወዳል አላህ ኢነላሃ ዩሂቡል ሙሕሲኒን መን ሁሙል ሙሕሲኑን አንተ ላይ አላህ ስብሓነሁ ወተዓላ እንድታደርግ እንዲያደርግ የፈለገውን ነገር ያዘጋጀውን ነገር ሁሉ በሙሉ የሚያደርጉ አንተ ብታስቀይማቸው እንኳን ለአላህ ነው የሚተው አንዱ እኮ ሰው እኔ አፉ ለማለት ዘመዶችን ማማከር አለብኝ ሚስቴን አማክራለሁ ሰው ጋር ለመታረቅ ሚስቱ ጋር የሚያማክር ሰው ዘመዶቹ ይጠይቃል እህ ኸይረኛ ለመሆን ይጠይቃል ለቤት ኸይር ይዘህ ለመግባት ዘመድ ትጠይቃለን እኛን አጣል ተታረቅላ ታስታርቃቸዋላ አንዳንዱ እኮ ከተጣየው የበለጠ ጠበኛ ሰው አለ የተጣላው ሰውዬ እያለ ያዚህ ልቀቁኝ የሚልስ ላተው እሱ ከተዋቸው ተዋቸው አፉ ያለው እንደውም እናንተ ናቸው አፉ በሉ ብላችሁ ልትይዙት የሚገባ ዋናው ተጎጂ የሚባለውን ሰውዬ ማብረድ ያለበት ዙሪያው ያለው ቤተሰብ አንዳንዱ እኔ ስጣላ እኮ አንተ ዝም ብለህ ይሄን የዚያን ቀን እኔ ስጣላ አንተ እኮ ቁጭ ብለህ አብረህ ስትበላ ስትጠጣ ነበር ይለኛል ብሎ እኔማ ዛሬማ እንደው ባገኘው በመኪና ለውጣበት ነበር ነው ውሰትም ነው እኮ ዞር ሲል ታዲያ ኋላ የኛው ሰው ያለ ምንም ሰው አስፈለገ አስሉ መጣላት ማን አዘዘ አንተ ለምን ትጣላለህ አጅር የለውም ለዚህ ነው ነገሮችም ይብሱት ቡድናዊ ይሆናል የነገኔ እንትን እንደዚህ ሆኖ የነገኔ ዘር እንዲህ ተብሎ ይደማል ومن الناس كسوات مكة ومن الذين قالوا እነዚያ ነሳራንን ካሉ ሰዎች አኸድና ሚሳቀሁም ለእነሱም ቃል ኪዳን ገብተናል አይሁዳዎችን ብቻ አይደለም ነሳራዎችን ቃል ገብተ አስገብተናቸዋል من بلد بمصافات كريستو مصافات شو سيالو النجر بونا ستنا قدروا بلد فلسوا حظا مما ذكروا به أهون عندت شربت عندت تقبروا تسولوا قالي تقبال لا تشون ينكسر سرات شو تلك ما عرف سدرت لا تشي سبابه تنرسلوا فأغرينا بينهم العداوة والبغضاء إلى يوم القيامة بما هكلت شوط أبننا እርስ በርሱ መፈራቀቅን አዳዋ ማለት ዱላ ያስከተለ ጠብ ነው እልቂት ያስከተለ ነው በግዷ ማለት የቃልና የምናምን ዘለፋ ያለበት ቡግድ ይባላል ወይም የልብ ጥላቻ እርስ በራሳቸው መጣላትንና መፋጀትን አስነሳን መካከላቸው አግረይናሁ ገፋፋናቸው አነሳሳናቸው አግረይና بينهم العداوة والبغضاء اسكبت يدرس إلى يوم القيامة يما يقوم وسوف ينبئهم الله بما كانوا يصنعون هذا الله سبحانه وتعالى يجامتن اللي ستفاج ينورنا እዚህ ዱንያ ላይ ምን ያደረጉ እንደነበረ አላህ ስብሓንሁ ወተዓላ ይነግራቸዋል ያወራላቸዋል እንዲህ እንዲህ እንዲህ እንዲህ ባርጋችሁ ነበረ ይባላሉ ይላል አላህ ስብሓንሁ إن الله يحب المحسنين يعني به الصفحة عمن أساء إليه وقال قتادة هذه الآية فاعف عنهم واصفح منسوخة بقوله قاتلوا الذين لا يؤمنون بالله ولا باليوم الآخر آية التوبة هي هذا هذا السيف የሚባለው ተሻራቸው አንዱ ይሄ ነው ይላሉ አሻረም ያሻረም ጦረኞቹን ምቷቸው ማለት ሰላማዊ ሰዎችን በግል የደረሱብህን አፉ በላቸው ማለትን አይቃረንም ወደ ሰባ አንቀጽ ሽሯል በሚሉት ሀያ ዘጠነኛው የተውባው አንቀጽ ግን እነዚህ እነዚህን አይነቶችን አልሻረም። ጥሩነት ጦረኛን ልኩን ማስገባትን አይከለክልም። ጥሩ መሆን ለጥሩዎቹ፣ ጥሩ መሆን ሊታለፉ የሚችሉ ይሄ ጦረኝነት ግን እስላምን ሊጎዳ ቆራን ስቶ ጦር መዞ የሚሄድን አፈርድሜ አብልቶ አንገቱን እስከሚደፋ ድረስ መከ መቀጠል የኢስላም ምልክት ነው። ዛሬም ነገም አይሻልም። የፈዕፉ አንሁ ወስፈሕ ማለትም እስላምን እየደፈሩ ዝም በላቸው ማለት አለ እንደዚህ የሚባል ነገር አንተ ላይ ሊደርስ ይችላሉ ያሟሃል ይሰድቡሃል ስምን ያጠፋሉ እለፋቸው ፈዕፉ አንሁ አማ قاتل الذين لا يؤمنون بالله ولا باليوم الآخر ولا يحرمون ما حرم الله بلو ولا يدينون دين الحق إلى من نشاويه በኢስላም ላይ ዘመቻ ያስነሱ ሰዎች ተብሎ ነው من الذين قالوا إنا نصارى أخذنا ميثاقهم أي من الذين ادعوا لأنفسهم أنهم نصارى متابعون المسيح ابن مريم عليه السلام وليسوا كذلك إنسان سيكتلوا سكتلنا يميلوا የኢሳን ፈለግ ረስተው ዘለው ስንት ጣዖት እያመለኩ ይህንን አድርገናል የሚሉትን ሰዎች ነው የሚለው እንደዚሁ እንደ በኒ እስራኤሎች ቃል ኪዳን አስገብተናቸው عصر ثوان أخذنا عليهم العهود والمواثيق على متابعة الرسول صلى الله عليه وسلم ومناصرته ومؤازرته واقتفاء آثاره وعلى الإيمان بكل نبي يرسله الله إلى أهل الأرض ففعلوا كما فعل اليهود خالفوا المواثيق ونقضوا العهود ولهذا قال تعالى فنسوا حظا مما ذكروا به فأغرينا بينهم العداوة والبغضاء إلى يوم القيامة أي فألقينا بينهم العداوة والبغضاء لبعضهم بعضا ولا يزالون كذلك إلى قيام الساعة وكذلك طوائف النصارى على اختلاف أجنافهم لا يزالون متباغضين متعادين يكفر بعضهم بعضا ويلعن بعضهم بعضا فكل فكرة تحرم الأخرى ولا تدعها تلج معبدها فالملكية تكفر اليعقوبية وكذلك الآخرون وكذلك النستورية والأريوسية كل طائفة تكفر الأخرى في هذه الدنيا ያዕቁብያ ወቻሉ ሚስጥርያዎች አሉ አሪዮሲዎች አሉ ሌሎች ያዕቁብዮችም አሉ እነዚህ እነዚህ ቡድኖች ሁሉ አሁን ፔንቴ ኦርቶዶክስ ካቶሊክ ተዋህዶ ቅባት ሌላውም እነዚህ የሚባሉት እነዚህ አንዱ ሌላውን አሬነካው እንጨት ነው የሚያስመስሉት አይወዷቸውም መገናኘት አይፈልጉም ወሰውፈ ዩነቢሁም ላሁ ቢማ ካኑ የስነዑን እዚህ ዱንያ ላይ በሃይማኖት ስም ሲቀልዱበት የነበረውን ዝርዝር በሙሉ አላህ ስብሓንሁ ወተዓላ ይነግራቸዋል ያ አህል ልኪታብ እናንተ የመጽሐፍ ባለቤቶች እናንተ የመጽሐፍ ሰዎች ቀድ ጃአኩም ረሱሉና መለክተኛችን መጥቶላችኋል ዩበይኑ ለኩም ከሲረ ሚማ ኩንቱ ትቁነ ሚን ልኪታብ በመጽሐፍ ውስጥ ትደብቁት የነበረን ነገር ብዙውን ሊያብራራላችሁ መጥቷል። በተለያየ መልኩ ትደብቁት፣ ህዝቡን ታባብሉበት፣ ትሸፍኑበት የነበረውን ነገር ብትንትና አድርጎ ሊናገር ወያዕፉ አን ከሲር እንዲሁም ብዙውን ያልፋል። ብዙውን ያበላሻችሁትን አያጋልጥም። ፋይዳ ያለ ያለውን ነው የሚያጋልጠው። قد جاءكم من الله نور وكتاب مبين فالله سبحانه وتعالى برهان متولتها محمد صلى الله عليه وسلم نور محمد هو نور دينه نور وكتاب مبين የተደበቁትን ነገሮች على كتاب መጥቶላቸዋል يهدي به الله الله በሱ ይመራል من اتبع ሪዳነሁ الله سبحانه وتعالى وجيتا تفلا تكفاتلو لبعض ويتي فلقون يمران سبل السلام ما يسكلن يا من قد وكنا ويخرجوهم من الظلمات إلى النور فإن لما وتبدأ برهام يا وقتشون بإذنه الله تعالى ويهديهم إلى صراط مستقيم قد على من جنة إذا تمينه الذي به القرآن كما جمّل كما جرّش أو ብርሃንህን እዚያ ውስጥ ነው ማግኘት ያለብን። ከዚህ ቁርአን ውጪ ምንም ወለድ መጽሐፍ ብታነብ፣ የታሪክ መጽሐፍ ብታነብ፣ የሳይንስ መጽሐፍ ብታነብ መንፈስህን ሊያቀናልህ የሚችል ነገር አታገኝም። ብዙ ሰዎች እኮ ፌክ ያነበው fake ሆነ ሁላቸው ግን አስተሳሰባቸው fake ሆኖ ነው። fake ምንድን ነው? fake ምንድን ነው? ክጀት ውሸት ፌክ ማለት ነው ውሸቶች ማለት ውሸቶች ወላ ልብ ወለድ ምን አለ fiction። ምንድነው ፊክሽን ማለት ያው ውሸት ነው እና በማበላሸት ነው ያለው ቁርአን አለስበር እንጂ እንግሊዝኛ ቢሰበር ደግሞ ሌላው ቢመጣ እኮ እንደኔ ሊያነበው ይችላል ዩናይትድ ስቴትስ ይሆናል አንተ እንደማርከው የሌላ ሀገር እንግሊዝኛ ደግሞ ቢመጣ ሌላን አድርጎ ያነበዋል أولاد مستعدة على كل حال ፌኮችን አታንብቡ ይህ ፌክ አለ ውሸት ማለት ነው ለተነዘራቱ ልብ ወለድ ተብሎ ተጻፈብኝ አለ መሄዱና ልብ ወለድ መጻፍ ፈልጋለሁ ብላችሁ ይሸጡላችኋል ደግሞ ልብ ወለድ የሚገዛ አይደለም ሰውን ሲያሞኙት አልወለድም ብሎ ጻፈላቸው አንድ ሰውዬ አዲስ አበባ ከወልዶቹ ሰው ሲያካለው አየሩ አልወለድም አልወለድም ለማንበብ ሰው ሁሉ ጥቁር የተባለ እኮ ነው። ሲያነብ ሲያነብ ራሱ ተመለጠ የሚባለው ሰው ሁሉ ማንም መጽሐፍ ያነባል አልወለድም ታላል አልወለድም እንዴ ገና ሲሰማው ወልዶ አልወለድም ይላል ይላል አትቶም እንዲሁ ርዕስ እኮ በጣም ማይረባ መሆን አለበት። የሚያወራው እሱ ምን ብሎ መሰለህ ያው ደግ ሰው መግደል ሲጀምር ሰውየው ይሄ ሁሉ የተረገመ ሁሉ አልወለድም አለ ማለት ነው እንደዚያ ነው በጥንሶቹ አፍ ነው የሚናገርላቸው እኔ በዚህ ይሄ ኩራዝ እንትና አምቦላ ጠፋ ብሎ ጥይት ላው ላይ የሚያቃጥል ሰው ላይ አልወለድም ያለ ማህበረሰብ ላይ አለ ምን ማለት ነው ታወራ ምን አወሊህ ከመጀመሪያው ገጽ እስከ መጨረሻው ድረስ ውሸት ነው። ግን በዶላር ሁሉ ተሽጧል። መጽሐፉ ውጭ ይህ ቁርአን ባለበት ሀገር ላይ ቁርአን እንደ ልቡ መቅራት እየቻለ የሙስሊም ልጆች አልወለድም ያነቡ ነበር። አሁንማ ውዱ መጽሐፍ አልወለድም። እንደዚህ ልቦለድ መጽሐፎችን አታንብቡ። ጊዜያችሁን አታቃጥሉ። ይህን ጊዜ እኮ ትጠየቃላችሁ። በፈለግከው ሰዓት ላይ ሲደክ ምተኛ ስትነሳ ቁርአን አለ። ሲደክ ምተኛ ስትነሳ ቁርአን እዚያ በኋላ ሁል ጊዜ ሐያተ ቁርአን ቁርአን ይላል። ፋቲሃን ሳያስተካክል ስለ ሳይንስ የሚፈላሰፉ ልጆች ወልደን ፋቲሃው ቁርአን ሶላቱ ሲሰግድ ግን ፋቲሃ ኢማም የማይሆን እንደሆነ ጉድ ነው። ስንተኛ ክፍል ነው? ይህ ቤት ሂድና ጠይቅ። ኢትዮጵያ ማለት ነው። ኢትዮጵያ ሀደ ዘመዶች ሲዳ ገብተ የትኛውም ምጣልች ትምህርት ቤት ገባል አይደል? ስንተኛ ክፍል ነ አራት ስንተኛ አምስት ስንተኛ ስድስት ቁርአን ተሳፍራለ አንድም አላውቅም ከጀመረ አሊፍ ባታ ላይ ጋፈታ በልኝ ጋፈታ በልኝ በቁርአን አለ ባፈታ በሳይ ይታለፋል ታዲያ አይቀራም ባፈታ እንዳለ ዩኒቨርሲቲ ይገባል አንዳንዶቹ ዩኒቨርሲቲ ላይ ጥሩ አባቶች ያሳደጓቸው ዩኒቨርሲቲ የመጡ ልጆች አሉ ልጆቻው ተደናግጠው እንደገና ቁርአን መቅራት አለብን ብለው ሲዳፉ ታያቸዋለህ ልጆቻችሁን አታዋርዷቸው ልክ ፊደል እንዲያነቡ international እንዲያነቧል የፈለጋችሁ ኮስሞቲክስ እንዲያነቧል የፈለጋችሁ ቴሌኮሙኒኬሽን እንዲያነቡ ይህን እንዲያነቡ አኑልሂሙኩሙሃ እሱን እንዲያነቡ አድርጓቸዋል أمتنا اثنتين ወአሕየይተነ ስነተይን እንዲያነቡ አስተምሯቸዋል አስተሳፍሯቸው ቴሌኮሙኒኬሽን ማንበብ ያቅተዋል እኔ አሁን ፊክ ነው ፊክ ነው እኔ እናቴም አባቴም ልዜኛ ሳያስተምሩ ቀርተው ነው አሁን እሱ ቤት ግን በዚህ በፔፕሲ ከሚሳቅ በፋቲሃ የሚሳቅባቸው አይደለም ሙስሊም ልጆች ነው እኮ ፋቲሃን ባያውቋሉ የሉ ተዋረዱ እንጂ ዘንድሮ ዘንድሮ ትውልድማ አይበለም ኢማሙን ሁሉ አወረዱት አንዱ መስጅድ ላይ ለረመዷናችን ኢማም እንፈልግ አይደል ወጣቶች ሽብየው ተቆጥተው ለሱ ነው የምነግረው ይሄ ውሪውን ሁሉ የሚልክብን እሱ ነው ብለው ይላል ደውሉ ይህ እንደ ለእናንተ ልጆች ይሄ ማቴ እንደው አስቸጋሪ ነው ናቸው ናቸው ሹርባና ሐፊዝ ረመዳን ሲመጣ ነው የሚረክሰው ያሉ ኢማም ናቸው እና ሰው ረመዳን ሲመጣ ቆይ ቆይ ቆይማ ሁለት ረካ ይሉ ያን ልጅ ያመጣሉ በኋላ ሲሰለጥቀው ልዩ ይለምኗቸው በቃ አንቱ ስገዱ በኋላ ዱዓውን ታረጉልናለሁ ዱዓውን ነው የምንፈልገው ይለ ይህ ሁሉ እንደው ረመዳን ሲመጣ ነው እየገፈተረኝ እየገባ ነው አሉ እንዴት ነው የሚገፈትሩ ሼፍ አንተ እኮ ትንሽ ያላሟላው አትኖራለህ ምኑ ነው የማላሟላው ወላሂ ሽሩጥ ሰላት አውቃለሁ እና ኧረ ታውቃለሁ ሐፍዟል ቢያንስ አምስት ስድስት ጊዜ ሐፍዟል እኔ ስንት ስንት መከራ እያለብኝ ሰው ስንቱ ሀሳብ እያለብኝ ይህ እኮ ምንም ሀሳብ የሌለው ልጅ እኮ ነው። አንድ ጊዜ ሸምድዶ ይመጣው አንዱ ታዲያ ይሳቸው ላይ ሲሄዱ ለምንድን ነው እናንተ ቢያንስ እንኳን ፈርድም እንዳያሰግዱ አረባቸው? ለምን አታረጉትም? አረ ወላሂ ኡስታዝ ፋቲሃቸው እየተበላሸ የሚመጡት ልጆች አንሰግድም ብለው ለብቻቸው እየሰገዱ ነው። ለነዝም ነዝም አለው ብለው ይላል ይሄ መዱ እንትን በላይ ሆና እና ታዲያ ለህዝብ ሲባል ምናምን እኛ እናቅም እኛ ያቀሩች መሻይኾች መድ ጠቢዒ ከሐረከተይን ከጨመረ አደጋ ነው ብለውናል ለዚህ ነው አሁን ሼህ አስተካክሉ ምን ይስተካከላል ስህተት ነው ተባለው አባለው አባለው የስተት እንደሆነ ይማቃሉ ብዙ ሼኹ ነግሮኛል እና እያሰገድኩ አመቱን ሙሉ አሰግጄ ልጆቹ አመቱን ሙሉ እኛ የለንም ግን እኛ ካለን እኛ እናሰግድ አለበለዚያ እሺ ታቸው አመቱ ፊት ይለሽቀሩ እስቲንጃ እኮ በደንብ ላይ ያደረጉ ይችላሉ እነዚህ ትምራ ያውቁ ምናምን አሉ ልክ ነው ጠይቋቸው ቁጭ አድርገው ሹሩጥ ሰላት ምንድን ነው እነሱ ሹሩጥ ሰላት ምናምን ያብዛሉ ያቺ አካባቢ ያለችውን በደንብ ነው የሚያጠኗት ሰፋ ያለ ጥቂት ላይማሩ ይችላሉ እንጂ እንደዚህ ነው ስለዚህ የፈለግከው ነገር ቢሆን የህዲህም ኢላ ሲራጥ ሙስተቂም ወደ ቀጥተኛው መስመር ይዞ ይመጣል ማለት ስትማሩ ነው ስታቀው ነው ካላወቀው አይደለም አንዳንዱ ቁርአን ይገዛና ሄዶ ያስቀምጣል ለምን አስቀመጥ ብትለው የሆኑ ደረሶች ከመጡ በዚያ የሚያልፍ ሰው ሲመጣ ሶላዋት እንዲልስ ሶላዋት ይሰቅላል ቤቱ በዚያ የሚያልፍ ደረሳ ከመጣ ቁርአን ከፈለገ ተብሎ ቁርአን ይገዛል እሱን አይመለከተው ቁርአን አይቀርም ቤቱ ተቃጥሎ አንድ ሰውዬ ሲቆረቆረኝ ከንብረቱ ሁሉ ቁርአን ውስጥ ቁርአኑን ቁርአንና ሰላዋት ነው ቁርአኑና ሰላዋት ትቀራ ነበር አልኩት አልቀራም ሰላዋት እንደው አንዳንድ ሰዎች ሲመጡ ይከጣላቸው ብዬ አንዳንዱ እኮ አደራችሁ ይላል ስሞት ቁርአን አስቀሩልኝ ይላል ወንድሞቹ ጓደኞቹ ዘመኖችን አደራችሁ ስሞት እያለ ለምን አስቀራው ነበር አንተ ማን ከልክሎ ነው? እኔም አላውቀው። ለምን አታውቅም? አትጀምርም? ሁሉ እስከምን የጀመረው ደግሞ እንደ ቁርአን ደርኩልም ወለቀድ የሰርን ልቁርአን ልዝክር ፈሃል ሚን ሙደኪር ብቻ የሚሞክር አለ ወይ ነው የሚለው አላህ እንጂ ቁርአን አግርቻለሁ ነው። እንደ እንግሊዘኛ እኮ ይሄ ደብሊው ጽፈህ ምናምን አንብብ የሚባል ፊደል አይደለም። ቁርአን ከላል ቃለ ቃለ ነው። ቁል ቁል ነው። ምንም የሚለወጥ ነገር የለም። አንድ ጊዜ አንድ ቦታ ላይ ቁል ከለመድክ ዓለም ላይ ያለ አረበኛ በሙሉ ቢመጣ ቁል ነው ገር ነው ጀምሩት ተነሱ ዛሬ ረመዳን ካለመቅራታችሁ ቢቆረቁራችሁም የሚቀጥለው ረመዳን ግን ሰው ጋር ቁርአን ይዛችሁ ትቀርቡ ትላላችሁ ጀምሩ إن هذا القرآن يهدي به الله من اتبع رضوانه سبل السلام ويخرجهم من الظلمات إلى النور بإذنه ويهديهم إلى صراط مستقيم يقول سبحانه مخبرا عن نفسه الكريمة أنه قد أرسل رسوله محمدا صلى الله عليه وسلم بالهدى ودين الحق إلى جميع أهل الأرض عربهم وعجمهم النبي عليه الصلاة والسلام يا أفريكان يا أسيام يا أوروبا أرى يسوم يجن ملك أميهم وكتابيهم وأنه بعثه بالبينات والفرق بين الحق والباطل وفتنا እውነትን ብትናርገው ለይተው ሊያስተምሩን የተላኩት ነቢዩ ላ قد جاءكم رسولنا يبين لكم كثيرا مما كنتم أي يبين ما بدلوه وحرفوه وأولوه ما بدلوه يغيروه وحرفوه يا يا استلالكم وأولوه تربوه لنا تربو يثبتوه وافتروا على الله فيه فالله لا يكففوه ويسكت عن كثير مما غيروه لم تكن يللون بزو فائدة يللون يتووا ماله الناس بما قالت فائدة يللون روى الحكم في مستدركه عن ابن عباس رضي الله عنهما قال من كفر بالرجم فقد كفر بالقرآن من حيث لا يحتسب ረጅም ማለት ካገባ በኋላ ዝሙት የሰራ ሰው ተቀጥቅጦ ይገደል የሚል ህግ አለ። ይህንን የናቀ የካደ ይህንን አላቅም ብሎ ይህን አልቀበልም ያለ ሰው በቁርአን ከፍሯል። ለምን ቁርአን ውስጥ አለ እንዴ? ቁርአን የት አለ? ያ አህለል ኪታብ ቀድ ጃአኩም ረሱሉና ዩበይኑ ለኩም ከሲረን ሚማ ኩንቱም ትኩነ ሚን ልኪታብ አላለም። ረጅም እኮ እነሱ ከደበቁት አንዱ ነው። አለ ኪታቦች ከደበቁት አንዱ ህግ ነበር። فكان الرجم مما أخفوه ثم قال صحيح الإسناد لمخرجاه ثم أخبر تعالى عن القرآن العظيم الذي أنزله على نبيه الكريم فقال لقد جاءكم من الله نور برهان نور وكتاب مبين أي طرق النجاة والسلامة ومناهج الاستقامة سبل السلامة يخرجهم من الظلمات إلى النور بيده ينجيهم من المهالك ويوضح لهم أبين المسالك فيصرف عنهم المحذور ويحسن لهم أحب الأمور وينفي عنهم الضلال ويرشدهم إلى أقوم حالة أسأل الله ربي بأسمائه الحسنى وصفاته العلى ويوفقني واياكم لما يحب ويرضاه انه نعم المولى ونعم المجيد والسلام عليكم ورحمه الله وبركاته